ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል ኢዛ ቀረእቱሙል ፋቲሃ ፋቲሃን ስትቀሩ ፈቅረኡ ቅሩ ቢስሚላህ ራህማን ራሂምን ቅሩ ፈኢነሃ ኢሕዳ አያቲሃ አንዷ አንቀጽ ናትና ከፋቲሃ ትደመራለችና ይላሉ። ረዋሁ ዳረ ቁጥንዩ ወሰወበ ወቅፈ ዳረ ቁጥን እየዘግበውታል። ወላኪን አልሐዲሱ ደዒፍ በጣም ደዒፍ ነው፣ መውቁፍ ነው፣ መውቁፍ ነው። መውቁፉን አላ አቢ አቢ ሁረይራ አቡ ሁረይራ ላይ ቀጥ የሚል ነው። አቡ ሁረይራ ናቸው ምክር የሰጡት። ይህን አቡ ሁረይራ የሰጡት ምክር ነው እንጂ መውቁፍ ነው ከተባለ መርፎ አይደለም ማለት ነው። ነብዩ አልተናገሩትም። ነብዩ አልተናገሩትም። መውቁፍ ነው ማለት አቡ ሁረይራ ላይ የቀረ ነው። እዚህ ቃለ ረሱሉላህ የሚለውን አይታችሁ ምንድን ነው እንዳትሉ። ቃለ ረሱሉላህ ከተባለ በኋላ መውቁፍነቱ ከተገለጠ ቃለ ረሱሉላህ ሳይሆን አቡ ሁረይራ እንዲህ አሉ ተብሎ ነው የሚዘገበው። አቡ ሁረይራ እንዲህ ብለው ተናግሯል። ፋቲሃን ስትቀሩ ቢስሚላህ ራህማን ራሂም ቅሩ። ለምን አንደኛው አንቀጽ ስለሆነች ማለት ነው። አንደኛው አንቀጽ ናት ከፋቲሃ ብለዋል። ወላኪን الحديث ضعيف ضعيف ነው ሐዲስ ثابت እ ምን ማለት እንትን እኮ ነው ወሰወበ ወቅፈሁ ካለ መውቁፍነቱን ከኋላ ያሉት ሌሎች ዑለማዎች አሀ ይሄ እኮ ካለ ረሱሉላህ አልነበረም መባል ያለበት ይሄ እኮ መውቁፍ እኮ ነው። ስለዚህ ሶሒሁ ምን የትኛው ነው መውቁፍ የሆነው ነው በመርፎ ነው የተነገረው አይደል? ሶሒሁ ወሰወበ ማለት ትክክለኛው መውቁፍነቱ ነው። ሲነገር ግን በመርፉዕ ነው የተነገረው። ትክክለኛው ወሰወበ ቀጥተኛው እንደዚህ ነው ብሎ ገልጿል ማለት እኮ ነው። ሁለት ጊዜ ነው የተገለጸው ማለት ነው። ሲነገር በመጥፎ ተነገረ። አይ ትክክለኛው ግን መውቁፍ ነው ካለ قال ቃለ ረሱሉላህ የሚለውን ትተዋለህ ማለት ነው። ንግግር ትክክል ትክክለኛው የትኛው ነው? መርፉነቱ ሳይሆን መውቁፍነቱ ነው ትክክለኛነቱ ማለት ነው። ትክክለኛው መውቁፍ መሆኑ ነው። ስለዚህ አንደኛው አያ አይደለችም። እሺ መውቁፍ ነው? አዎ መውቁፍ ነው። መውቁፍ ከሆነ የማን ዚያዳ ነው ማለት ነው? ማናቸው ምክር የሰጡት? አቡ ሁረይራ ናቸው የመሰሉት። የአቡ ሁረይራ ምክርን እማን ጋር እናገናኘዋለን? እዛንኛው ሐዲስ ጋር ታገናኛለች ቡኻሪ ሙስሊም ላይ ያለው ይሄ ቀሰምቱ ሶላተ በይኒ ወበይነ አብድ የሚለው ቡኻሪ ሙስሊም የዘገቡት ሐዲስ ነው። እዛ ላይ አልሐምዱሊላህ ብሎ ነው የጀመረው። ፋቲሃ ቢስሚላህ ረህማን ረሂም ሚነል ፋቲሃ ብትደመር ኖሮ ምን ብሎ ነበር የሚጀምረው አላህ إذا قال عبدي بسم الله الرحمن الرحيم قال ከዛ إذا قال الحمد لله رب العالمين ከዛ እያለ ይገልጽልን ነበር። بسم الله الرحمن الرحيم ብሎ አልጀመረም። ቡኻሪ ሙስሊም ተዘገበው ላይ ይሄ አንድ አያ ብሎ ጨምሯል። እሱማ ነው ይላል። ያንኛው ደግሞ አያ የለም ብሎ ግልጽ አስቀምጦልናል። ስለዚህ እነሱ ሁለቱ ሲጋጩ የትኛው እናስቀድማለን? ما ثبت في البخاري ومسلم እናስቀድማለን ማለት ነው። እንኳን መውቁፍ ነውና ማለት ነው። እንኳን መውቁፍ ነው ሰው ቢሆንም እንኳን ዋናው ጋር ነው የተጋጨው፣ ቡኻሪ ሙስሊም ነው የተረጋገጠው ጋር ማለት ነው። ለዚህ ነው من الآية አይደለችም የሚለውን ራጂህ የሚያደርጉት ዑለማዎች من الآية አይደለችም من ال من الفاتحة ተመደብ بسم الله الرحمن الرحيم ጀህር አትደረግም ዋድህ ጀህር ላለመደረጉ በጣም በጣም በጣም ጠንካራ ጠንካራ ብዙ ሐዲስ ነው ያለው። من الفاتحة ናት አሁንም ጠንካራ ሐዲስ አለ አለመሆኗ ማለት ነው። የገባችሁ መሰለኝ። ግልጽ አይደል? በቃ የማይቀራው በዚህ ነው ማለት ነው። ቢስሚላህ ረህማን ረሂም በጀህር የማይቀራው በሲር ግን ቅሩ በሲር ይቀራል። ቁርአን ስንቀራ ቢስሚላህ ረህማን ረሂም ብለን እንጀምራለን። ወአንሁ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ነበሩ ኢዛ ፈረገ ሲጨርሱ ሚን ቅርአቲ ኡመል ቁርአን ኡመል ቁርአንን ካጠናቀቁ በኋላ ረፈዐ ሰውተሁ ድምጻቸውን ከፍ በማድረግ ወቃል እንዲህ ይሉ ነበር አሚን ይሉ ነበር አሚን አሚን ይቻላል ቆረጥ አድርጉ አሚን ይህም ይቻላል አሚን አ የሚለውንም ስቦ ይቻላል ሚሙም ይሳባል አሚን አሚን ይህም ይቻላል አሚን ማለትም ይቻላል ቆረጥ አድርጉ رواه الدارقطني وحسنه حديث حسن بلوتال والحاكم وصححه حاكم زجبوتال حديث صحيح بلوتال ولي ابي داود الترمذي من حديث وائل بن حجر نحوه كوائل بن حجر زو ترمذي እና አቡ ዳውድም ዘግበውታል بسم ام القران ወይንም ፋቲሃን ከጨረሱ በኋላ ነብዩ አለይሂ ሰላቱ ወሰላም ምን ይሉ ነበር ወለዳሊን ይሉና ምን ይሉ ነበር አሚን ይሉ ነበር እንደውም ቡኻሪ ሙስሊም ላይ ያለ ሐዲስ አለ ነብዩ አለይሂ ሰላቱ ወሰላም اذا امن الامام فامنوا ኢማሙ አሚን ሲል እናንተ መእሙሞቹ አሚን በሉ። فإن من وافق تأمينه تأمين الملائكة غفر له ما تقدم من ذنبه አሚንታው ከመላኢካዎች አሚንታ ጋር የተገናኘለት ሰው አላህ ወንጀሉን ይመረዋል ብለዋል ነብዩ አለይሂ ሰላቱ ወሰላም የተናገሩት ሶሒህ የሆነ ሐዲስ አለ ሙስሊም ላይ ማለት ነው ስለዚህ አሚን አለ አሚን ጀህረን ይባላል ወይን ሲረን ሲርየን ይባላል አቡ ሐኒፋና ማሊክ ጀህረን ይባላል ኢማሙ ሻፊዒና ኢማሙ አህመድ ጀህረን አሚን ያለውን ማለት ነው ጀህረን በጀር ሲሆን ሁላችንም ባንድ ላይ እንደውም ካኔ ሩጁል መስጂድ መስጂዱ እንዳለ እንትን ይል ነበር ያስተጋባ ነበር አሚን ሲል የመጀመሪያው ሶስት ሲሰማ ከኋላ ያለውም እየሰማ አንድ ላይ አሚንተው እንትን ይሉ ነበር ይላሉ ስለዚህ ሁለቱ አይማዎች ብቻ ናቸው እንትን ያሉት። አሚን ያለውን ምን አይደረግም ያሉት ጀህር አይደረግም ያሉት ኢማሙ አቡ ሐኒፋና ኢማሙ ማሊክ ናቸው። ኢማሙ አሻፊዒና ኢማሙ አህመድ ደግሞ በጀህር አሚን ይባላል ነው ያሉት። ሀዛ ሁወ አልአቅረብ አልዋዲዕ ለሁ ደሊሉን ቀዊ ያለው ማለት ነው። ግልጽ ነው። وعن عبد الله بن ابي اوفى رضي الله تعالى عنه قال جاء رجل الى النبي صلى الله عليه وسلم فقال ነብዩ ጋር መጣና እንዲህ አላቸው፣ እኒ እኔ ለአስተጢዑ አልችልም አን አኹዘ መያዝ አልቻልኩም፣ መሸምደድ አልቻልኩም ማለት እኒ እኔ ለአስተጢዕ አልቻልኩም አን አኹዘ መያዝን አልቻልኩም ምን አልቁርአን ከቁርአን ሸይአን ምንንም መያዝ አልቻልኩም ማለት ነው። በቃ ቁርአን መሸምደድ አልቻልኩም ማለት ፈዓልምኒ አስተምሩኝ፣ ማ ዩጅዚኡኒ የሚተካኝን አስተምሩኝ፣ የሚተካኝን አስተምሩኝ የምተካው ቦታው ላይ ማለት ነው። ማ ዩጅዚኡኒ ምንሁ ስለ ፋቲያ ምትክ የሚሆንልኝ ማይጂኡኒ የሚያቃቃኝን በቦታው የሚሸፍንልኝን ኢለ ነብይ ሰለላሁ ዐለይሂ ወሰለም ምን ስለ ፋቲሃ አላቸው። ፈቃል እንዳሉ ቁል በል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይ አልዓዚም ይስተንበላ ፋቲሃ ብትቀርብ ይሄንን ቅራ አማራጭ ማለት ነው። ፋቲሃ ካልቻለ አንድ ሰው ፋቲሃን መሸምደድ ካልቻለ ይሄን ፋቲሃ ካልቻለ ምን እናደርግለታለን? ሌላ ሱራ ቁርአን ነው አልችልም ያለው ፋቲሃን ብቻ አይደለም። እኔ ለአስተጢ አና ሁደ ሚነል ቁርአን ሸይአን ያለው ፋቲሃን ብቻ አይደለም። ፋቲሃን አልችልም ካለ እሺ ቁል አላህ ታፍዛለህ፣ እሱንም አልችልም። ምንም አያምሽ ነው የምታውቀው ነገር የለም። አዎ ስለዚህ ይሄንኛውም ተማር ብለህ ይሄንኛውም ሰጥ ማያስችላችኋል ማለት ነው። ይሄ በቀላል እንደ ዚክር ዝም ብሎ ይተዋልና ያ አላህ ምንና አሷበት እኔ ለአስተጥ አና ሆዘ መያዝ አልቻልኩም ምን አልቁርአን ከቁርአን ሸይአን ምንን ምን አላቸው ፋቲሃን ብቻ አይደለም አማራጩ ፋቲሃ ካልተቻለ ወደ ሌላ አያ ነው የምንሄደው። ያ ካልሆነ ደግሞ ይህንን ይቀራል ማለት ነው። አልሐዲስ ሐዲስ ይቀጥላል። ረዋሁ አህመድ ወአቡ ዳውድ ወነሳኢ ወሰሐብ ነው ኸዘይማ ወብነ ሒባን ወዳረቁትኒ ወልሐኪም እነዚህ ሁሉ ዘግበውታል። ሁሉም ሐዲሱ ሰሒህ ነው ይላሉ። ይሄ አማራጭ ማለት ነው ስለ ፋቲሃ ግልጽ ነው አይደል? ግማሹን ያሐፈሰ ግማሿን መቅራት ይችላል። አንዷን አያ አልሐምዱሊላህ ረቢል ዓለሚን አርራህማን ራሂም እስከሚለው መሐፈዝ እሷን መቅራት ይችላል። አዲስ የሰለመ ነው ይህንን እንደዚህ አይነት የሚከሰተው ወይንም ደግሞ አዲስ ወደ መስጊድ መምጣት የጀመረ ሰው አልሐምዱሊላህ ረቢል ዓለሚን አርራህማን ራሂም ማሊክ የውምድን እስከ መጨረሻው ድረስ ካላላት በሉ እስከ ያዘው ድረስ ይቅራና ይስገድ ሶላት ያንን ካልቻለ አልሐምዱሊላህ ሱብሃንአላህ አልሐምዱሊላህ አላህ አክበር ይህን ዚክር ዝከር በሉ ሐውለ ወላ ቁወተ ኢላ ላ ኢላሃ ወላ ቁወተ ኢላ ቢላህ ያለውን አልዓሊይ አልዓዚም ያለውን ከጨመረ ማሻአላህ እስከተመደበው ድረስ መቅረብ ስራ ማለት ነው። ከዛ ውጭ ያለ ሌላ በደል የለም። ይሄ ነው ያለው ነፍሱ ማለት ነው። ሱብሃንአላህ የሚለውን አላህ አክበር የሚለው ላይ አላሁ አክበር የሚለውን አላህ አዕዘም፣ አላሁ አጀል፣ አላሁ አዕላ፣ አላሁ ተዓላ ምናምን ይሄ አይቻልም። ራሷ ነፍሷ ነች። ምክንያቱም አልዒባደቱ ተውቂፍያ ዒባዳ በመጣው ጥቅስ ላይ ብቻ ቀጥ ነው የምንለው። ሌላ ነገር መጨመር ፎርሙላ መጠቀም አይቻልም። ተባባ ግልጽ ነው አይደል? አሊፍም አይቻልም ባም አይቻልም። አይ እንቀራለን፣ የራሳችን እንቀራለን፣ የራሳችን እንቀራለን። ደህርያ ላይ ይወጅባል አይወጅብም? አሳይ አልካልፈናል። ፋቲሃ መቅራት በመእሙም ላይ ይወጅባል አይወጅብም? አሳልፈናል። ይወጅባል ያለውን ይዛችሁ እህቲያጥ ይኖረ ለጥንቃቄው ማለት ነው خروج من الخلاف من حديث عبادة بن الصامت الذي أخبره من صلى الله عليه وسلم صلاة الصبح ላይ ያለችው ማለት ነው ምን እንደ ቁርአን አይ ከእንትኑ ከፋቲሃ ውስጥ አዎ ትቀራለህ። ምን ችግር አለ? የማይሰማ ከሆነ ኢማም እየቀራ ከሆነ ኢማምን አዳምጥ። የማይሰማ ከሆነማ ትቀራለህ። ምትቀራ وعن أبي قتادة رضي الله تعالى عنه قال كان رسول الله صلى الله عليه وسلم يصلي ነብዩ عليه الصلاة والسلام ነበሩ يصلي بنا ያሰግዱን ነበር ያሰግዱን فيقرأ ይቀራሉ في الظهر والعصر ዐስርና ዙሁር ላይ في الركعتين الأوليين መጀመሪያዎቹ ሁለቱ ረካዓ ላይ بفاتحة الكتاب وسورتين መጀመሪያዎቹ ሁለት ረካዎች ላይ ፋቲሐና ሁለት ሱራ ይቀሩ ነበር። አንዳንድ ፋቲሐ አንዳንድ ሱራ ማለት ነው። ከዚህ ሰው በባህር የፈሰሩ አሉ። አንዳንድ ፋቲሃ ሁለት ሁለት ሱራ ይቀራሉ ያላል። አይ ይሄንን ተው፣ እንደዛ አይደለም። ቢፋቲሃተል ኪታብ ወሱራተን እንትን እናደርገዋለን። አንድ ፋቲሃ አንድ ሱራ ፋቲሃ አንድ ሱራ ይቀራል ለመጀመሪያዎቹ ረካዓ ላይ ማለት ነው። ከዛ በኋላ ያለው ሁለቱ ረካዓ ላይ መጨረሻ መጨረሻዎቹ ከተህያ በኋላ አሉት ላይ የለም የለም፣ ግን ቢቀራ ጥሩ ነው ነው የሚሉት እነ ሸኹል አልባኒ። ከዛ ሱና ሱና ያደረጉትም እሱ ነው። ሱናው እንደዛ ነው። ትንሽ መጨመር ይችላል ከቀራ ዙር አራቱም ረካዓ ላይ የመጀመሪያዎቹም ላይ ፋቲሃና ሱራ ፋቲሃና ሱራ በሁለቱ መጨረሻዎችም ላይ ፋቲሃና ሱራ ፋቲሃና ሱራ ብትቀራ ትችላለህ። እንደውም ሱና ብለውታል። ባንዘወትርበት እንጂ ሱና ነው ይላል። ሌላ ሐዲስ አለ ይሄን ነው። ፈይቀራኡ ፊ ዙሁር ላይና ወል ዐስር ዐስር ላይ ፊ ሁለቱ ረከዓዎች الأوليين የመጀመሪያዎቹ ሁለት ረከዓ ላይ ቢፋቲሐተል ኪታብ ፋቲሐተል ኪታብንና وسورتين ሁለቱ ሱራዎች ይቀሩ ነበር ነብዩ ويسمعنا الآية አንቀጹን ያሰሙን ነበር أحيانا አንዳንድ ጊዜ እህዲነ ሲራጥ አልሙስተቂም ሲራጥ አልመዲና አንዓምተ ዐለይሂም ጮክ ነበር አንዳንድ ጊዜ አንዳንድ ጊዜ ጮክ ነበር ያሰሙን ነበር ዙሁር ላይ እየተሰገደ ጮክ ብሎ ኢማሙ ቢቀራ ችግር የለም ሀታ ራሱ ጀራ አድርጎ መቅራት ይችላል ከኋላ ፋቲሃ ያልገባው እንዲማር ከተፈለገ መቅራት ይችላል ጩኸም ራሱ ጀህረን መታዕሊም ማለት ነው ወይስሚዑና ነብዩ ያሰሙን ነበር አልአያ አንቀጾችን ያሰሙን ነበር አህያንን አንዳንድ ጊዜ ወይጠውሉ ወይጠውሉ ያስረዝሙ ነበር ነብዩ አረካዓተል ኡላ የመጀመሪያዋን ረካዓ ያስረዝሟታል የመጀመሪያዋ ረካዓ ትረዝማለች ወይቀራኡ ፊል ኡኽረየይን መጨረሻዎቹ ሁለቱ ላይ ደግሞ ቢፋቲሐተል ኪታብ ፋቲሐን ብቻ ይቀራል ፋቲሃን ብቻ ይቀራሉ። መጨረሻዎቹ ሁለቱ ላይ ዙሁር መጨረሻዎቹ ሁለቱ፣ አስር መጨረሻዎቹ ሁለቱ፣ መግሪብ ደግሞ የመጨረሻው አንዷ ላይ ማለት ፋቲሃ ፋቲሃ ብቻ ይቀሩ ነበር ነብዩ عليه الصلاة والسلام። ሌሎቹ ላይ ደግሞ ሱራ ይጨምሩበታል ማለት ነው። የመጀመሪያዋን ረካዓ ያስረዝሟታል። ዑለማዎች ከዚህ የወሰዱት እስቲንባጥ ያደረጉን ነገር አለ። ለምንድን ነው ዕለቱ ሕክማው لعله ነብዩ عليه الصلاة والسلام ጀማዓ አወል ላይ ሰው ብዛት ቶሎ ቶሎ የሚገባበት time ነው። በዛን ሰዓት ረዘም የሚያደርጉት ሰው እንዲገባ ሊሆን ይችላል። ሁለተኛው ላይ ግን ላይረዝም ይችላል። እየቀለለ እየቀለለ እየቀለለ ነው የሚሄደው። ወይም ደግሞ የመጀመሪያው ረከዓ ትረዝማለች ማለት ዱዓ ልስቲፍታህ ስላለበት ነው የሚረዝመው። ዱዓ ልስቲፍታህ ተጨማሪ ስላለ ሁለተኛው ላይ የለም ዱዓ ልስቲፍታህ ኢህራም እንዳደረጉ የሚቀራው ማለት ነው። ሐዲሱ ሙተፈቅ አለይህ ነው። ወአን አቢ ሰዒድን አልኹድሪ ረዲየላሁ ተዓላ አንሁ ቃል ኩና ነበርን ይላል ነበር ነሕሪዙ እንገምት ነበር ነህሩሙ ነው የሚለው ነህሩ ነው የሚለው ሀዘረ ነው ሀዘረ መህሩዙ ምን ናዙሩን አልኩት መህሩዙን አልኩት ዛ ይቀደማል ሚን ባቢ ነሰረን ስሩ وعن ابي سعيد الخدري رضي الله تعالى عنه قال كنا نحضر قيام رسول الله صلى الله عليه وسلم የረሱልን አቋቋም ሶላት ውስጥ የሚያደርጉትን የሚቆሙትን ታይም እንገምት ነበር ፊዙር ዙር ላይና ወልአሱሪ አሱር ላይ የሚቆሙትን የቅያማቸውን እርዝመት እንገምት ነበር ፈሀዘርና ገመት ነው ቅያመሁ መቆማቸውን ፊረከዓተይን ልኡለየይ የመጀመሪያዎቹን ሁለት ረክዓዎች ሚነ ዙሁር ከዙሁር የመጀመሪያዎቹን ሁለት ረክዓዎች ቀድረ አልእስላሚን ተንዚል አስተጅዳ የዛን ያክል ይቆያሉ። አልእስላሚን ተንግል አስተጅዳ ዱዓ ልስቲፍታሁም ፋቲሃውም ሱራውም ተደምሮ በአንድ ያለች የመጀመሪያዋ ረክዓ ምን ያክል ማለት ነው? አልእስላሚን ተንዚል አስተጅዳን የሚያስቀራ ያክል ማለት ነው። የዛን ያክል ረዘም ያደርጉታል። ወፊል ኡኽረየይ የመጀመሪያዎቹ የዙህርን ማለት ነው። ወፊል ኡኽረየይ የሁለቱ የመጨረሻዎችን ሁለቱን ደግሞ ቀድረን ንስፊ ሚን የዛን ግማሽ ያክል የዛን ግማሽ አክል የምንን ግማሽ አክል የአሊፍ ላሚን ተንዚልን ግማሹን የሚያስቀራ ያክል ቀነሱ ማለት በግማሽ ቀነሱት ማለት ነው። ወፊል ኡለየይኒ የመጀመሪያዎችን ደግሞ ሚነል አስር የአስሩ የመጀመሪያዎችን ሁለቱን አላቀደር ልኡክረየይኒ ምነብህን የዙሁርን የመጨረሻዎችን ሁለቱን ያክል ወልኡክረየይን የመጨረሻዎቹ የአስር ደግሞ አለንስ ሚን ዛሊክ የዛ ግማሽ ተብሏል። ከዚህ በጣም የሚገርም ብዙ ነገር ነው ስንባት ያደረጉት። ተከታተሉኝማ በትክክል ፈሐዘርና ገመት ኩና ነህዙሩ እንገምት ነበር ከያመ ረሱላ ሰለላሁ ዐለይሂ ወሰለም የረሱልን ቂያም እንገምት ነበር ችግር ዙሁር ላይና ወልአስር አስር ላይ ግምት እናደርግ ነበር ግምቱ ታይም ደቂቃ እየያዙ አይደለም ይሄ አልእስላሚን ተንዚልን የሚያስቀር ያክል አሁን ቆመናል የሚል እሷን በብዛት ነብዩ ሲቀሯት ስለነበረ የአዋን መጠን የምትጨርሰውን ያቋታል ብዛት ሲቀሯት ሲጠቀሟት ስለነበረ ነብዩ በዚህ ኤግዛምፕል ያደረጉልን ለዚህ ነው። የገመቱትም በሷ ነው። እንደ መገመቻ እንደ መለኪያ የታይም መለኪያ አድርገው ወስደዋታል ይችን ሱራ ወፊ ዙሁር መጀመሪያዎቹ ሁለት ሱረታዎች ምን ቀድረ አልኢስላሚን ተንዚል አስተጅዳን የሚያስቀራ ያክል ያስረዝሙ ነበር የመጀመሪያዎቹ ማለት ነው ወፊል ኡኽረይን የመጨረሻዎቹ ደግሞ ሁለቱ ቀድረ ንሱ ምንዛል የዛን ግማሽ አክላል የዛን ግማሽ አክል የዛን ግማሽ አክል ወፊል ኡለይን የመጀመሪያዎቹ ምን አስር የአስሩን ደግሞ የአስር ቀለል ይላል ማለት ነው የዙሁር ረዘም ይላል ማለት ነው የመጀመሪያዎቹ ሁለት ረካዓ የአሱር የመጀመሪያዎች ሁለት ረካዓዎች የዙሁርን ሁለቱን የመጨረሻዎች ረካ ያክል ነው። ከዚህ በመነሳት ምን አሉ? አሱር መጀመሪያዎቹ ረካ ላይ ሁለቱ ረካ ላይ ምን የለም ማለት ነው። ምን የለም ማለት ነው። ቅያም የለም፣ ሱራ የለም ያስመስላል። ምክንያቱም የዙሁር የመጨረሻዎቹ ሁለት ረካዎች የሚሰገዱት ያለ ሱራ ነው። ፋቲሃ ብቻ ነው የሚቀራው። ስለዚህ የአሱር የመጀመሪያዎቹ ረካዎች የዙሁር የመጨረሻዎቹ ሁለት ረካዎች ከመሰሉ ምን ምንድነው ማለት ነው? ሱራ የለም ማለት ነው። ሱራ የለም ያስመስላል። አሱር ሁለቱ መጀመሪያዎች ረካ ላይ ሱራ የለም ይመስላል። ወይም ደግሞ ምን አደረጉ? የዙሁር የመጨረሻዎቹ ሁለት ረካዎች ሱራ አላቸው ማለት ነው። ከዚህ ውስጥ ነው ንሰፍ ላልባኒ አለ ሱና ነው መቅራት ጥሩ ነው። አልገባሽም? እ እ እንደ አንድ ንዙር እንዴት አሀ أوليين እኮ ብሎ ነው የተናገረው። ኡለይን ማለት ተስኒያ ነው፣ ሁለት ነው፣ ሁለት ነው። ኡለይን ኡለይን ማለት ሁለት ነው። أولى ከሆነ አንድ ነው፣ አንድ የመጀመሪያ ማለት ነው። ኡለይን ከሆነ ሁለት የመጀመሪያዎች ማለት ከዙሁር ሁለት የመጀመሪያዎቹ ቀድር አሊፍ ላሚን ተንዚል አሰጅዳ ወፊል ኡክሬን የመጨረሻዎቹ ሁለቱ ደግሞ ቀድር ሚስቲን እንዳለ የዛን ግማሽ وفي الأوليين من العصر ከአስር የመጀመሪያዎቹ ሁለቱ ደግሞ አላቀደር ኡኽረየይን ምን ዙር የዙር የመጨረሻዎቹን ሁለቱን ያክል ወልኡኽረየይን ወልኡኽረየይን የአስር የመጨረሻዎቹ ሁለቱ ደግሞ አለንስ ምን ዛሊክ የአስር የመጀመሪያውን ግማሽ እንደዛ ነው ማለት ነው። ያን ካደረጉ ፋቲሃ የላችሁም የመጀመሪያዎቹ አስር ሁለቱ ረካዎች ከተባለ የመጨረሻው ሊጎልብን ነው፣ ግማሽ ፋቲሃ ሊሆንብን ስለዚህ አያስኬድም ይሄ ይሄ አያስኬድም። ለአለሁ አንድ የምናደርገው ነገር ምን ሊሆን ይችላል? የአሱር የመጀመሪያዎች ሁለቱ ረካዎች የዙሁርን የመጨረሻዎች ሁለት ረካዎች ከሆነ ዙሁር የመጨረሻዎች ሁለት ረካዎች ፋቲሃ ሊኖራቸው ይችላል። ያ ሊኖር ይችላል። ይሄ በጣም ዋዲህ ነው። አዎ ሌላ ሱራ ማለት ነው። ዙሁር የመጀመሪያዎቹ ሁለት ረካ ፋቲሃ ሲደመር ሱራ ፋቲሃ ሲደመር ሱራ ትሰግዳለህ። ከተህያም በኋላ ፋቲሃ ሲደመር ሱራ ፋቲሃ ሲደመር ሱራ ይቻላል። ግን ቀለል ያለ ሱራ ነው የሚቀራው። የአሱር የመጀመሪያዎቹ ሁለት ረካዎች የዙሁርን የመጨረሻ ሁለት ረካ ያክላሉ ከተባለ እና የዙሁር የመጨረሻ ሁለት ረካ በፋቲሃ ብቻ ነው ከተባለ የአሱር የመጀመሪያው ፋቲሃ የለውም እንትን ከፋቲሃ ውጭ ሱራ የለውም ያስይዝብናል። አልገባችሁም? ምን እንትን ይሽካሉ እሽካሉ ከገባችሁ እንትኑ መልስ ይገባል። ስለዚህ የዙሁር የመጨረሻ ሁለት ረካ የማንን የመጀመሪያ ረካ ያክላል? የአሱርን የመጀመሪያዎቹ ሁለት ረካ። ስለዚህ የዙሁር የመጨረሻው ረካዎች ምን ለአለሁ ምን አለባቸው? ሱራ ተጨምሮባቸዋል ማለት ነው። ለምን የዙሁር የአሱር የመጀመሪያዎቹ ሁለት ረካዎች ፋቲሃ ከፋቲሃ ሌላ ይጨምራሉ የሚል ስለቀራ ነው። ኋላ ምን የሚል ፊረካዓተይን ኡለይኒ ፊል ዐስሪ ወዙህር ቢፋቲሐቲል ኪታብ ወሱረተይን የሚል ከኋላ ሙተፈቅ ላይ ሐዲስ አሳልፈናል። አስር ሁለቱ መጀመሪያዎቹ ረካዓ ላይ ከፋቲሃ ውጭ ሱራ እንደሚቀራ በሙተፈቅ ላይ ሐዲስ ስላሳለፍ ያንን የምታገናኙት ባንድ ነው። ምኑ ዱዓ ዱዓል ኢስቲፍታህ አለ። መጀመሪያው ረካ ላይ ዱዓል ኢስቲፍታህ አለ። ኢማን ከዙር የመጨረሻዎቹ ሁለት ረካዎች እና የአስር የመጀመሪያዎቹ ሁለት ረካዎች ይመሳሰላሉ። ተቀራራቢ ነው መጠናቸው ማለት ነው። ታይማቸው ተመጣጣኝ ነው። አንድ መያዝ ያለባችሁ ከኋላ ሙተፈቅ አለ የሆነ ሐዲስ ነው እንዴ የአሱር የመጀመሪያ ሁለት ረካ የዙሁርን የመጨረሻ እንዴት ረካ ያክላል? ለምን እሽካሉ የዙሁር የመጨረሻ ረካ ፋቲሃ ፋቲሃ ብቻ ነው። የአሱር የመጀመሪያው ደግሞ ሱራም አለበት። እንዴት እኩል ሊሆን ይችላል? ሱራ አለበት። አዎ ይሄ ይሄው ሙተፈቅ አለ ሐዲስ ላይ في الظهر والعصر في الركعتين الأولين بفاتحة الكتاب وسورتين ይላል። አሱር ሁለቱ መጀመሪያዎቹ ረካ ላይ ከፋቲሃ ውጭ ሱራ እንደሚቀራ አረጋግጠናል። ስለዚህ ከዙሁር በኋላ ያለው ላይ ለአለው ሱራ ይቀራበታል የሚለውን ከዚህ ወስደዋል እያልኩ Hmm? የት ነው ሙተፈቅ አለይ ሆነው ላይ አይ ሊኩል ረካዓቲን ፋቲሃ ፋቲሃ አላት እያንዳንዱ ረካዓ ደምራችሁ እንዳትወስዱ ይኸው ደምራችሁ ركعتين أوليين بفاتحة الكتاب አንድ ፋቲሃ ሁለት ረካዓ ላይ የለም وسورتين አንድ ረካዓም ላይ ሁለት ሱራ የለም ስለዚህ ቢፋቲሃተል ኪታብ ፋቲሃተል ኪታብ ይቀራል በየረካዓው ላይ አያንዳንዱ ረካዓ ላይ እና سورتين ደግሞ አንዳንድ ሱራ እንሰጠዋለን ነው እሽታ ላይ ያመጡ ሰዎች ግን ሁለት ሁለት ሱራ ሊሰጥ ይችላል የሚል ተናግረዋል ብያቸዋለሁ። አልተግባባን በሁለቱም ሁለቱ ረካዓት ላይ ላይ እኮ አለ ኡኽረይን ላይ አይደለም ማለት ፊል ኡለይን እኮ ነው ማለት ይኸው ፊ ዙሁሪ ወልዐስሪ ፊ ረካዓተይን ልኡለይ ዙሁር መጀመሪያ ሁለት ረካዓ አስርም መጀመሪያ ሁለት ረካዓ ላይ ፋቲሃና ሱራ ይቀራል ብሏል። ተግባባን አይደል? ነው ኡኽራውን ተው። እኔ እኮ እዚህኛው ሐዲስ ላይ የመጣው እስካሉን ነው ያመጣውላችሁ አይ ሙተፈቅ አለይ ሐዲስ በትክክል ስሙኝማ። ሙተፈቅ አለይሁ ሐዲስ ላይ ዙሁር መጀመሪያው ሁለቱ ረካዎች ላይ ፋቲሃና ሱራ ይቀራል። አሱርም ላይ ሁለቱ ረካ መጀመሪያው ላይ ፋቲሃና ሱራ ይቀራል። ገባችሁ? ይሄ ይሄን አረጋገጣችሁ። እዚህኛው ሐዲስ ላይ ስንመጣ የዙሁር የመጨረሻ ሁለት ረካና የአሱር የመጀመሪያ ሁለት ረካ ይመሳሰላል ይላል። እሽካል አይመጣም ሙይዝ ላይ ምክንያቱም የዙሁር የመጨረሻ ረካ ከፋቲያ ውስጥ ሱራ እንደሌለበት እዛው ተነግሮናል። ሙተፈቅ አለይ ሐዲስ ላይ እንዴት እንዳልገባችሁ አዎ ነው ነው ይኸው አንተን እኮ ያልኩ ይሄንን እኮ ነው። ምን ምን እንደሆነ ታውቃለህ? ከዚህኛው ላይ ስቲም አለ ያልኩ ዋቢ እኮ አይደለም እስቲንባጥ ማለት ከጥቅሱ ሲነሱ የሆነ ለአላህ አንዳንድ ጊዜ ከፋቲያ ውስጥ መጠራት አለበትና ነው ይሄን የመጠኑት ይሄን አድርገው የወሰዱት የሚሉት ይሄንኛውን ሐዲስ ነው የተጠቀሙት። ከኋላም እኮ ዋዲህ የሆነ ነገር እኮ አለ። እዚህ ግን ሐርዝ ሲያደርግ ነብዩ አለይሂ ሰላቱ ወሰላም ሲያሰግዱ ሲገምት የዙሁርን የመጨረሻ ሁለት ረካዓና የአስርን የመጀመሪያ ሁለት ረካዓ ተመሳሳይ አድርጓቸዋል። ተመሳሳይ አድርጓቸዋል። ለአለሁ አንዳንድ ጊዜ ነብዩ አለይሂ ሰላቱ ወሰላም ዙሁር መጨረሻ ሁለት ረካዓ ላይ ከፋቲሃ ውስጥ ምን ሊጨምሩ ይችላሉ? ሱራ ሊጨምሩ ይችላሉ። ምክንያቱም አስር መጀመሪያ ሁለት ረከዓ ጋር ይቀራረባሉ ከተባለ ተባባናም ነው። አዎ ይችላል ነው እንጂ እኮ ዋቢህ እኮ የለም ይጨመራል ብለን የምትገምተው ነገር እኮ አይደለም የምትገምተው አይደለም። ለምን ከኋላ ሙተፈቃ ላይ ያለው ሐዲስ ፋቲሃ ከፋቲሃ ውስጥ ሱራ የለም ነው ብሎ የተናገረው ደግሞ ያንኛው ኢስባት አለማድረጉ ጭራሽ የለም ማለት ነው ያክዝም ከዚህኛው ገምተው ወሰዱ። ስለዚህ ነው ማለት ብዙ ጊዜ የተለያየ ሶላት ያስገዳሉ። ማሻአላህ ምን እንደሆነ ታውቃለህ? አሁንም ይሄን ነው ዑለማዎቹ ራሱ የገመቱት። የአሱር የመጨረሻዎቹ ሁለት ረከዓ ማለት የዙሁር የመጨረሻ ግማሽ ነው አይደል ስለዚህ ፋቲሃ ከፋቲሃ ውጭ ሱራ ቀርተዋል የሚለውን ራሱ ኢስባት ለማድረግ ይጎትታል። ተገባናል? የዙሁር የመጨረሻ ሁለት ረካ ላይ ከፋቲሃ ውጭ ሌላ ሱራ ተጨምሯል ማለት ነው። ለምን የአስር የመጨረሻው ወረካ ፋቲሃ ብቻ ከሆነ የዙሁር የመጨረሻው ወረካ ፋቲሃ ብቻ ከሆነ እኩል መሆን ያለባቸው ተባባናል። አይ ተቀባይነት የለውም አንልም። ለምን ምን መሰለ ነብዩ አለይሂ ሰላቱ ወሰለም ብዙ ጊዜ ሲያሰግዱ ብዙ ጊዜ ሲያሰግዱ የተለያየ አህዋል አለ የተለያየ አህዋል አለ። ይሄንኛው ሰውዬ በገመተበት ጊዜ እንደዛ አድርገው ሰግደዋል። ለአለሁ ፋቲሃ ጨምረው ሊሆን ይችላል። የአሱር የመጨረሻ ረካ የዙሁርን የመጨረሻውን ረካ ሀፍ የሆነበት ምክንያት ከፋቲሃ ውጭ የጨመሩት ነገር አለ ነው አለ ማለት ነው የሚለውን ወስደዋል። ምክንያቱም በተለያየ ሰዓት ነው ይሄ ሙተፈቅ ላይ ሐዲስ ላይ ሱራ የለም ነው ያለ። እዚህኛው ላይ ደግሞ ሱራ አለ ነው የሚያመላክተው ሐዲስ። አልገባችሁም ያልኳችሁ ገብታችኋል። ምን ጁዋል ስታ አይ ይኖራል ማለት አጭር ሊያደርጉት ይችላሉ ማለት በተለያየ ጊዜ እኮ የተለያየ ነው ይቀራሉ ያለ ለምሳሌ ሱብሃነከ አላሁመ ሊቀሩ ይችላሉ ወይ አላሁመ ባዒድ ያለውን ቀርቶ ሊሆን ይችላል ይሄ ሰውየው በገመተ ጊዜ ይሄንን ነው የተናገረው ነብዩ ሲያስተግዱ በስም የሆነ ሶላት አይደለም የሚያስገዱት አንዳንድ ጊዜ ይረዝማል አንዳንድ ጊዜ ያጥራል ይሄ ነገር ሊከሰት ይችላል በዛ ምክንያት ነው እሱ የተናገረው ይሄን ነው ሀፍ ያለውን ግን ሸኹል አልባኒ የወሰዱትን የሸኹል አልባኒ አወሳሰድ ገብታችኋል ይህ እኮ የዑለማ እስቲንባጥ እኮ ነው። የዑለማዎች እስቲንባጥ ነው። ሼኹል አልባኒ ከዚህኛው ላይ ወስደዋል ልንላችሁ የዑለማዎች እስቲንባጥ እንጂ የግድ ከዙሁር ሁለቱ መጨረሻዎቹ ረከዓ ላይ ከፋቲሃ ውጭ ሱራ ይቀራል ብላችሁ እንዳትሉ። የለም የሚል እኮ አለ። አንዳንድ ጊዜ ይቀራሉ። ለአለው ሊቀራ ይችላል፣ ሱና ይሆናል። አንድ ሰው ቁል ሁወላሁ አሐድን ቢጨምር በፋቲሃ ላይ ቢድዓ ነው እንዳትሉ የሚለውን ነገር ያስገኝልናል። ዋዳህ ነው፣ ወላሂ ግልጽ ነው በጣም ሪያንሱ መጨረሻ ግማሽ ከሆነ ነበር ማን ያሰጠው? እንዴት ነው ፋቲሃን የምታቀ የፋቲሃን ግማሽ ማለት አይደለም። አሁንም የዙሁር የአሱር የመጨረሻዎች ሁለት ረካ የዙሁርን የመጨረሻውን ሁለት ረካ ሀፍ ከሆነ የረካውን ሀፍ የረካውን ሀፍ እኮ የቅርአት ሀፍ እኮ ነው የምትሰጠው። ያ ማለት ቅርአቱ ረዘም ብሏል ማለት ነው። እዛኛው ላይ ፋት እንትኑ ላይ ሱረቱ እንትን ዙሁር መጨረሻዎች ላይ ያለው ሱራ ጨምረው ሊሆን ይችላል የሚለውን እኮ ወደ ዋቢህነት የወሰዱት በዚህ ምክንያት ነው። ያንኛው ሱራ ተጨምሮበት ነው የረዘመው። የማን የዙሁር የመጨረሻው ከፋቲያ ውጭ ሱራ ጨምረውበት ሊሆን ይችላል የረዘመው። እንደዛ የወሰዱት እኮ ለዚህ ነው እኮ ነው የምላችሁ። ለአለሁ ሀፍ ሊሆን ይችላል የተባለው አሁን እኮ ለእናንተ ወላሂ አንድ ምንም የማያሻማ ግልጽ የሆነ ነገር አለ። በቃ ግልጽ የሆነ ነገር ሙተፈቅ ላይ ሐዲስ ከኋላ አለ አይደል? ሁለቱ ሁለቱ መጀመሪያ መጀመሪያ ረካ ላይ ሱራና ፋቲሃ ይቀራል፣ አለቀ። በመጨረሻው ስለ ደግሞ ፋቲሃ ብቻ ነው ጨርስ፣ ሙተፈቅ ላይ እዚህኛው ግምቱ ሙስሊም ዘገባ ላይ ስንመጣ የዙሁር የመጨረሻ ሁለት ረካ። ለአሱር የመጀመሪያ ሁለት ረክዓ ጋር ተመጣጣኝ ነው አለ። ከኋላ ያለው ሐዲስ ጋር ነው የምትመጡት። እንዴ እንደዛ ከሆነ እንዴት የዙሁር የመጨረሻ ሁለት ረካና የአሱር የመጀመሪያ እንዴት እንዴት እኩል ይሆናል? ለምን የዙሁር የመጨረሻ ሁለት ረካ ፋቲሃ ብቻ ነው የሚቀራው። የአሱር የመጀመሪያ ሁለት ረካ ሱራ ይደመርበታል ሙተፈቃሉ ላይ ስትመጡ ያንን ትተውና ሙተፈቃሉ ምን ትላላችሁ? ለአለሁ የዙሁር የመጨረሻዎቹ ሁለት ረካዎች ምን ተጨምሮበት ሊሆን ይችላል? ከፋቲሃ ውጭ ሱራ ተጨምሮ ሊሆን ይችላል። ከአሱር መጀመሪያ ሁለት ረካ ጋር የተመሳሰለው سبحان الحي الذي لا يموت هذا واضح عوده من كل شيء توضيح الواضح من الفاتح ነበር ኡስታዝ በጣም በጣም ግልጽ ባደረጉ ቁጥር ጥያቄ ስናበዛባችሁ ምን ይላሉ? ተውዲህ الواضح من الفاضح ግልጽን ግልጽ አደርጋለሁ ማለት የብስ እፍረት ውስጥ መግባት ነው ማለት በጣም እንትን ይዘው ቀውጢ ነገር ውስጥ ዝግዛግ ውስጥ ግልጽ ነው አይደል? ሸኹል አልባኒ የገመቱት ግምት ገብቷችሁ ከሆነ ወላሂ በጣም ስለገባኝ ነው ገብተኛል ብቻ አይደለም ወላሂ በጣም ነው የገባኝ የሼኹል አልባኒ አረዳድ ማሻአላህ በጣም ደስ ይላል ሲንባጣቸው ስለዚህ ምን አድርገዋል ከዙር መጨረሻ ሁለት ረካዓ ላይ ከፋቲያ ውጭ ሱራ ቢቀራ ምን ምን ደሊል አለ ይሄ ሐዲስ ደሊል አለ ችግር የለም ገብቷቸዋል ይገፋችሁ ነው እንደ አንተ አልገባህም ሰይ ገብቷል وعن سليمان بن يسار قال كان فلان አከሌ ነበር ይጥሉል ኡለየይን ሚነዙር የዙሩ ሁለት ረካ የመጀመሪያው ስለ ያስረዝም ነበር ወይ ከፊፉ አስር የአስርን ቀለል ያደርገው ነበር የአስርን ያቀለው ነበር ቀለል ያደርገው ነበር ይጥሉል ኡለየይን የመጀመሪያዎችን ሚነዙር የዙሁርን የመጀመሪያዎችን ያስረዝም ነበር ወይኸፊፉ አልዓስር የአስር የመጀመሪያዎችን ደግሞ ቀለል ያደርጋቸው ነበር። በማን መጠን? በዙሁር በመጨረሻው መጠን ከላይ እንትን እንዳለው እንደገመተው ከወሰድን ማለት ነው። የላይኛው ሐዲስ የላይኛው ሐዲስ ويخفف العصر ግን ሁልጊዜ አይደለም ይሄ ነገር ሁልጊዜ አይደለም። ويقرأ في المغرب المغرب ላይ ይቀራ ነበር ምን بقصار المفصل قصار المفصل المغرب ላይ ይቀሩ ነበር قصار المفصل ሙፈሰል የሚባለው ሚን ሱረት الحجرات እስከ መጨረሻው ድረስ ሙፈሰሎች ይባላሉ ሙፈሰል ሙፈሰል ከሱረት الحجرات እስከ መጨረሻው ያለው ከሱረት الحجرات በታች ሱረት الحجرات ማለት ነው ሱረት الحجرات ማለት ነው እምንና ምን ሱራ መካከል የሚገኘው ነው እማንና ማን መካከል ነው የሚገኘው እ ቃፍና ካፍ ሱረቱ ቃፍና ፈትህ መካከል ላይ የሚገኘው ማለት ነው። ሱረቱል ሁጁራት ማለት ነው። ከሱረቱል በታች እስከ መጨረሻ እስከ ሱረቱን ናስ ድረስ ምን ይባላል? ሙፈሶሎች ይባላሉ። እንደገና ከሙፈሶሎች ጥዋለ ሙፈሶል አለ፣ ወሰጠ ሙፈሶል አለ፣ ጥፋረ ሙፈሶል አለ። ጥዋለ ሙፈሶል የሚባለው ከሁጁራት ከራሱ ጀምሮ እስከ ሱረቱን ነበእ ድረስ ያለው ጽዋል ይባላል። ከሱረቱ ነበ እስከ ወዱሃ ድረስ ያለው ወሰጥ ይባላል። ከወዱሃ ደግሞ እስከ ሱረቱና እስከ መጨረሻ ድረስ ያለው ቂሷር ይባላል። ከዛ ውስጥ መግሪብ የትኛውን ነው የምትቀሩት ማለት ነው? ቢቂሷር ሙፈሰል ነው። ከየት በታች ማለት ነው? ከወዱሃ በታች ከወዱሃ በታች ካሉት ማለት ነው። መጀመሪያ ሙፈሰል ከየት እስከ ነው ያልኳችሁ? ከሱረቱል ሁጁራት በታች ሙፈሰል ነው የሚባለው። አያው ተቀራራቢ ነው። አንቀጾች አንቀጾቹ በጣም ተቀራራቢዎች ናቸው። ዋለ ሙፈሶል የሚባለው ከየት ከየት ሙፈሶልን ሶስት ነው የምትከፍሉት። ሙፈሶል ከየት ከየት ነው? ከሱረቱል ሁጁራት እስከ መጨረሻ ትላላችሁ። ይሄን እንደገና ሶስት ተነትኑታላችሁ። ጢዋለም ሙፈሶል፣ ወሰጦም ሙፈሶል፣ ቂሳረ ሙፈሶል እንትን ጢዋለም ሙፈሶል ከምን እስከ ምን? ከሱረቱል ሁጁራት እስከ ሱረቱን ነበእ ድረስ። ሱረቱን ነበእ የት ነው? ከአመ በላይ ያለው ማለት ነው። እሺ ወሰጥያው ወሰጡ ከሱረቱን ነበእ እስከ ምን ድረስ? እስከ ወضሐ ድረስ ከአመ ጀምሮ ማለት ነው። እስከ ወضሐ ድረስ እሺ፣ ጭፋሩ ከወضሐ በታች ማለት ነው። ስለዚህ ወይቀራው ይቀሩ ነበር ፊ አልመግሪብ መግሪብ ላይ በቂሳር ሙፈሰል ቂሳር ሙፈሰልን ይቀሩ ነበር ማለት ነው። ቂሳር ሙፈሰል ቂሳር ሙፈሰል ከወضሐ በታች አለ እና አለም ተረ ምናምን ነቁል አላህ እና አጠይና ወላስሪ ይሄ በጣም አጠር ይላል ራሱና አለም ነሽር እና አለም ተረት ወፊል ዒሻ ቢወሰጢ ዒሻ ላይ ደግሞ ወሰጡ ከየት እስከ ማለት ነው። በዒሻ ከአምር እስከ ወድሃ ድረስ ወለይሊ ራሱ ወድሃ እንድንቀራው ወሸምሲ ሰቢሕ እስመ ረቢከል አዕላ እነዚህ እነዚህን ማለት ነው ዒሻ ላይ ወፊ ሱብሂ ሱብሂ ላይ ደግሞ ቢጥዋሊ ከሱረቱል ሕጁራት በላይ ያለውን ማለት ነው። ጥዋሉ ረጃጅሙ ሱረቱ በቀራ የሚቀራ ይችላል ከተቻለ ግን እንዳትቀሩ በቃ ከዛ በላይ ያለው ራሱ ሐሚሞች ምናምን ከዛ በላይ ያለው ስናስገቡ ይጥዋል فقال ابو هريره رضي الله تعالى عنه ابو هريره አቡ ሁረይራ እንዲህ ማ ሰለይቱ ወራአ አሐድ ከአንድም ሰው ኋላ ሰግጄ አላውቅም አሽበሃ አስመስሎ የሚያሰግድ ሶላተን ቢረሱልላህ ሰለላሁ ዐለይሂ ወሰለም የረሱልን ሶላት የሚያስመስል ሰው ምን ሀዳ ከዚህ ሰውዬ የበለጠ የተሻለ አይቻላቅም ማለት አቡ ሁረይራ አወደሰለት ማለት ነው። ስለዚህ ምን ደረሰ ማለት ነው ሐዲሱ ምን ሆነ ማለት ነው ወደ አቡ አቡ ሁረይራ ሐታ ራሱ ምን ጋር አገናኘው የረሱሉ ሶላት ባህሪ አድርጎ ገለጸ የዚህን ሰው እያስተጋገል ስለዚህ ነብዩ አለይሂ ሰላቱ ወሰለም ምን ነበር የሚቀሩት ማለት ነው መግሪብ ላይ ቂፋራ ሙፈሰል ዒሻ ላይ እ ወሰጥ ይቀራሉ ማለት ሱብሂ ላይ ይዋሉት ማለት ነው የሚገርመው መግሪብ ላይ ሁልጊዜ እንደዛ አይደለም ነብዩ ወጥሪን ቀርተዋል ሱረቱል አዕራፍን ቀርተዋል ሱረቱ ነበእን ቀርተዋል። ሱረቱ ዱኻንን ቀርተዋል። ሱረቱ ሷፋትን ቀርተዋል። ምን ላይ በመግሪብ ላይ መግሪብ ላይ ጥዋልም ይቀራል፣ ጥሷልም ይቀራል፣ ወሰጥም ይቀራል። ችግር የለም። ግን ሱናው ብናለያየው ጥሩ ነው። አብዛኛውን ጊዜ ግን ያሳለፉት ኢሳረ ሙፈሰልን ነው ለማለት ፈልጎ ነው አቡ ሁረይራ እንጂ ጥዋል አይቀራም ማለት አይደለም። ወጡሪን ቀርተዋል ብያቸዋለሁ። ወጡሪ ማለት ቂሷር ውስጥ ነው። ቂሷር ሙፈሰል ውስጥ አይደለም። ምን ስለም ይገኛል? ጥዋል ሙፈሰል ውስጥ ነው የሚገኘው። ጭራሽ ጧለ ሙፈሰል ብቻ አለ ከሙፈሰል ውጭ አለ በእንትን ላይ መግሪብ ላይ ተቀርቷል ምን ሱረቱል አዕራፍ ትልቁ ሱራ ተቀርቷል የቀረውን ነገ እናሟላለን ታዲያ ቢላህ ተዚህ ሰላም አለይኩም ወራህመቱላሂ ወበረካቱ